والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. Thank you. ፋይደታን ሁለት ፋይዳዎች አልኡላ የመጀመሪያው መምጡን ነቀት የተፈታች ሴት ቀብለ ድኹሊ ቀብለ ድኹሊ ግንኙነት ከመደረጓ በፊት የተፈታች ሴት ፈለይሰ አለይሃ ዒዳ ዒዳ የለባት ዒዳ የለባት ቀብለ ድኹል ከተፈታች ማለት ነው። ለቀውልህ ተዓላ አላህ እንዲህ ብሏልና ምን ብሏል አላህ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢዛ ነካሕቱሙል ሙእሚናት አማንያን ሴቶችን ካገባችሁ እና ثم طلقتموهن ከዛ ከፈታችኋቸው ሚን ቀብሊ አን ተመስሁነ ሚን ቀብሊ አን ተመስሁነ አይ ሚን ቀብሊ አን ተድኹሉ ፊህነ ግንኙነት ከማድረጋችሁ በፊት ከፈታችኋቸው ፈማለኩም ለእናንተ የላችሁም አለይህነ በእነሱ ላይ ምን ዒደትን ዒዳ የለባች ዒዳ የላችሁም ተአተጁና የምትቆጥሩት ምን ነገር ያልመሰላችሁ من الذي يتنبه لهذه المسألة التي أوردناها أمس ماذا قلنا في هذه الآية؟ فهمت؟ يا أيها الذين آمنوا إن أنت أمناك تسوي إذا نكحتم المؤمنات أمانيان ሴቶችን ካገባችሁ ثم طلقتموهن ከዛ ከፈታችኋቸው አማንያን ሴቶችን ማለቱ ይህ ፈተታችኋል ግልጽ ለማድረግ እንጂ ከአማንያን ውጭ ነው የሚገባው ኪታብያ ምን እንዳታው መፍሁምን ማለት ነው ثم طلقتموهن ከዛ ከፈታችኋቸው ሚን ቀብሊ በፊት አንተ መስሁነ ከመንካታችሁ በፊት መንካት ማለት ለጅና አሽሙር አገላለጽ ኧረ የሚባል ነገር ግንኙነት አላደረገም ማለት ነው። ምን ቀብለ አንተ መጥቶ ከመንካታችሁ በፊት ከፈታችኋቸው ፈማለኩም ለእናንተ የላችሁም አለይህነ በእነሱ ላይ ምን ዒደትን ዒዳ የላችሁም ተዕተዱና የምትቆጥሩት ዒዳ የለም ገደም ማለት ነው። መካከል ሌላ ባለስም ስለዚህ ዒዳ የለም ወደ አሁኑ ማግባት ትችላለህ። ቃል ኢብኑ ከሲር ፊ ተፍሲሪ ፊ ተፍሲሪ ይችን አያት ሲተረጉሙ ኢብኑ ከሲር እንዴት አሉ አምስተኛው ቮሊዩም 479ኛው ገጽ ላይ هذا أمر مجمع عليه هذا ይህ አምሩን ጉዳይ ነው ሙጅመዑን አለይህ የሁሉም ስምምነት ያለበት በይነል ዑለማ በሊቃውንቶች መካከል ስምምነት ያለበት ጉዳይ በአምሩን ጉዳይ ሙጅመዑን አለይህ የተስማሙበት የሆነ በይነል ዑለማ በሊቃውንቶች መካከል ስምምነት አለ ኪታብ ተሂድ አለ ምንድን ነው እንዲያ ነው ይሄ ምን ነው هذا أمر مجمع عليه بين العلماء بعلماء መካከል ስምምነት ያለበት ጉዳይ ነው። أن المرأة አንዲት ልጅ إذا طلقت ከተፈታች قبل الدخول بها ግንኙነት ከመደረግ በፊት ከተፈታች ፈላ ዒደተ ዐለይሃ ዒዳ የለባት ዒዳ የለባት ፈተዘሃብ መሄድ ትችላለች። ከተተዘወጅ ሄዳ ማግባት ትችላለች። ሲፈውሪሃ ወደውን ፈውር ማለት ወደውን ማለት ሲፈውሪሃ ወደውን ማግባት ትችላለች። መንሻአት የፈለገችን ማግባት ትችላለች። ከተዘሃብ መሄድ ትችላለች። መሄድ ትችላለች ማለት አሁን መፍሁሙ ነው። ሄዳ ማግባት ትችላለች። አልሄደች ማግባት አትችልም። ከተዘሃብ መሄድ ከተተዘወጅ በቃ ፈተዳሃብ ያለውን ጥታችሁ ፈተተዘወጁ ፊ በዛው ቅጽበት ውስጥ ማግባት ትችላለች። መንሻአት የፈለገችውን ማለት ሄዳ ማግባት ትችላለች የፈለገችውን ከባሏ ቤት ጋር። አሳኒያ ሁለተኛ አልኡላ ይሄ አልኡላ ምን ጥልቀት ቀበል ሆነ ከለይሰ አለይሃ ዒዳ ቀረና አይደል ዒዳ የለባትም ከግንኙነቱ በፊት የተፈታ ይችል ቢክራም ትሁን ሰይባም ትሁን ተግባባናል። መንጦሊቀት ነው ባሏ ቢሞትባት ባሏ ቢሞትባት እዳ የለባት ማለት አለባት። አገባች ግንኙነት ሳውዲ ሆኖ አገባት። በስልክ ተዛብ እዛው ያለ ሞተ። እዳ አለባት የለባት? የተከራከሩ አለባት የለባት? አለባት አለባት አዩ ደሊል አትደም እሺ ደሊል አየለም ጌብን ልታይ አለባት ያልከኝ አለባት አንተ የለባት ደሊላችን ነው ልታይ ሁለታችሁ ደሊል አንድ ሴት አገባ ሰው ወለዚነ የተወፈውነ ሚንኩም ወየዘሩን ማሻአላህ በቃ አለባት ወለዚነ እዚህ መፍሁም ውስጥ ነው የምትገባው والذين يتوفون منكم ويذرون أزواجا يتربصن بأنفسهن أربعة أشهر وعشرة هذا يدخل في ايو فاسكو سنقرا هذا يتناول المدخول بها وغيرها وغير المدخول بها ግንኙነት የተደረገችም ያልተደረገችንም ሁለቱም ያካትት አድርገን መፈጠራለን። በቃ አሳኒያ ሁለተኛ አነመም ጥልቀት የተፈታች ቀብለ ድሁሪ ሳይገባባት በፊት ግንኙነት ከመደረጓ በፊት የተፈታች ሴት ወቀድ ሱኒ ለሃ ተሰይሞላት ከሆነ ተነግሯት ከሆነ መህሩን መህር ተነግሯት ከሆነ መጠኑ ፈለሃኒቱ ግማሽን ትወስዳለች ግማሽን ትወስዳለች አነመን ጡሊቀት ተፈታች ስለ ዒዳ ጉዳይ ይጠራል። ግንኙነት ከመደረጓ በፊት የተፈታች ሴት ዒዳ አለባት የለባትም? የለባትም። እሺ ስለ መህር ምን እንበል? አነመን ጡሊቀት የተፈታች ቀብለ ዱኹል ግንኙነት ከመደረጓ በፊት የተፈታች ወቀድ ሱሚየ ተሰይሞላት ከሆነ ተነግሯል ከሆነ ተተምኖላት ከሆነ መጠኑ ተነግሯት ከሆነ ሱሚየ መህሩን መህር ተነግሯት ከሆነ ፈለሃ ግማሹን ትወስዳለች። በአምስት መቶ ብር መህር አገባል። እዛው እያለ በዛ እናድርገው ብር አስር ሺህ ብር በሀያ ሺህ ብር አገባል። እዛው እያለ ፈታ ግንኙነት ሳያደርጉ ስንት ትወስዳለች? አስር ሺህ ብር ትወስዳለች ግማሽ ትወስዳለች። መህር ምን ተብሎላት ከሆነ ተነግሯት ከሆነ ተሰይሞላት ከሆነ ማለት ነው። የተፈታችሁ ቀበል ድኹል ነው። ወቀድ ስሜ ለሃ መህሩን መህር መጠኑ ተነግሯታል። ሰላሚቱ ግማሽን ትወስዳለች። ወመለን ወመለን ሰመላሃ ያልተሰየመላትና ያልተነገራት ከሆነ መህሩ መህሩ ያልተነገራት ከሆነ ፈለሃል ሙታአ ሙታአ ይሰጣታል። ሙታአ ሙታአ ማለት የታይኮ መጠገኛ ማለት ነው። ሙታአ እንባ ማበሻ መጥረጊያ ይሉታል። ሙታ ማለት ምንድን ነው? ሙታ ምንድን ምንድን ያልኩት ማማከሻ ወይንም ደግሞ ለሳይኮ የሚሆናት ነገር ይሰጣታል። መህርና አልተሰየመላት አልተነገራት፣ ዝም ብለው ያገባች መሩ አልተነገረም። ይህን ያክል መጠኑ ተብሎ አልተነገራትም መህሩ። ሁለተኛ ደግሞ ቀብለ ድኹል ነው የተፈታችው። ስለዚህ ሙታአ ይወጅብላታል፣ በዋጅብነት ነው ዑለማዎች ይገባታል ማለት وللمطلقات متاع بالمعروف حقا على المستقيم ሐቀን አለል ሙተቂን በሙተቁት ላይ አለባቸው መስጠት አለባቸው ሙታ አታ ሙታ የሚሰጠው መህር ላልተነገራት ብቻ አይደለም ማንኛውም ለምትፈታ ሴት ሁሉ ይሰጣል መህር ቢኖራትም ንብረት ብትካፈልም ስጦታ ትንሽ ጨመር አድርጎ ይሰጣል መካከል ላይ የነበረ አብሮነት ብዙ ስላሳለፉ ያስናል ነብዩ ዓለይሂ ሰላቱ ወሰላም يا አዩሃ النبي قل ለአዝዋጅከ إن كنتن تريدن الحياة الدنيا فتعالينا أمتعكن متاعا وأسرحكن سرحا جميلا أليس كذلك؟ هل لك؟ نو قل لأزواجك لمثل كذلك إن كنتن እውነት ከሆናችሁ ቱሪድነ የምትፈልጉ ከሆነ ሀያተ ዱንያ የዱንያን ህይወት ከፈለጋችሁ ተዓለይነ ኑ በላችሁ ኑ ኑ ተሰብሰቡ እና አይሻ ኑ ተሰብሰቡ ወኡመቲዕኩነ መታዓ እሰጣችኋለሁ እንባ ማበሻ ያክል የሆነች ነገር እሰጣችኋለሁ ወሰሪሕኩነ እለቅቃችኋለሁ ሰራሐን ጀሚላ ጥሩ መልቀቅን እለቅቃችኋለሁ ችግር የለም አብሽሩ ዱንያ ከፈለጋችሁ እኔ ጋር የለም እኔ ጋር ዱንያ እኔ ጋር ዱንያ ከፈለጋችሁ መቆየት ትችላላችሁ ካልፈለጋችሁ እኔ ልሰጣችኋለሁ ገላቸው ተመለሱ አላህን ይህንን ያዝዛል አአ ነክታሩላህ ወረሱላህ ወዳረል አኺራ አላህን መላእክተኛውን አብዛኛውን ዓለም ነው የምንፈልገው እንጂ እሱን ዓለም አንፈልግም ማለት መጀመሪያ ነብዩን አጨናንቀዋል መድረሻ ሰጥተዋል ወመን ለም ይሰመ ለሃ ያልተሰየመላት ለሃ መህሩ መህር ያልተሰየመላቸው ፈላሃል ሙትዓ ምን አላት ማለት ነው ሙትዓ አላት ሙትዓ ማለት ምንድን ነው እንባ ማበሻ ወይም ደግሞ ሳይኮ መጠገኛ ማለት ጀብረል ጀብረ ነው ይባላል ቢማ ተየሰረ በተመቸው ወይንም ባለው ማለት ነው ቢማ ተየሰረ በተመቸው ካለው ባለው ሚን ኪስወቲን ልብስም ይሁን ወነህዊሃ የመሳሰሉት ልብስም ይሁን የመሳሰሉት في رواية البخاري البخاري لقد تزوج حديث النبي عليه الصلاة والسلام تزوج أميمة بنت شراح المتبال في هذا أميمة المتبال هذا أميمة المتبال في هذا بنت شراح أجبواتنا لو دخلت عليه بزوات مسكوت አስገቧል። ፈመደ ረሱሉላህ ሰለላሁ ዐለይሂ ወሰለም የደሁ ኢለይሃ እጃቸውን ነብዩ ዐለይሂ ሰላቱ ወሰለም ዘርጋ አደረጉ። ለምን ሊዩዓኒቃ ያነሁ ይሩዱ ማይሩዱ ሪጃል ምን እንዲጣ ለማጫወት ያው የሆነ ነገር አስፈልጓቸው ነው ይችላል። እጃቸውን ዘርጋ ሲያደርጉ እጃቸውን ተከላከለች። ፈከአነሃ ከሪሃት ጠላች መሰል አተመቻትም ሁኔታው ነብዩ ዐለይሂ ሰላቱ ወሰለም ሌላ ምንም አላሉ። ናም ልብስ ስጣትና ትሄዳሉ። ምን ሙታአ ማለት ነው። ሁለት ልብሶችን ሰጥቷት ሄደች። ልትሄድ ተደረገ። ስለዚህ ነብዩ ምን አድርገዋል? ሙታአ ሰጥተዋል። رواية البخاري። ومن لم يسم لها። ግንኙነት አልተደረገችም ነው። ومن لم يسم لها። ምንም مهر ያልተነገረላት ያልተነገራት ከሆነች ፈላሃል ሙታአ ሙታአ ይሰጣታል። بما تيسر በተመቸው ባለው ሚስኮቲን በተሚሆን ወነህሊሃ የተለያየ ሌላ መቃይ ስጦታ ወነህዋ ልትሩ መሳሰል ዑለማዎች ምን ይላሉ? ያለው ሀድን ባሪያ ቢሰጥ የሌለው ደግሞ ሁለት ልብስ ሶስት ልብስ ቢሰጥ ጥሩ ነው ይላሉ። ያው ሰውየው ባለው አሰርን መዓልም አስር ሺህ ሰጥተዋታል። አስር ሺህ ከመህሯ በላይ ማለት ነው። አስር ሺህ ዲናር አካባቢ ውሰጅ አሏል። አስር ሺህ እንዴት ነው አስር ሺህ ለማንም ሴት ተሰጥቶ አያውቅም። እንዴት እንዴት አልይሽም ምናምን ስሏት መታዑን ቀሊሉን ምን ሐቢቢን ሙኻሪቅ ያገኘሁትን ብር ሳይሆን ያጣሁትን ሰው ነው የማስበው። ብዙ ይሰጣል ታላላቆቹ ታቢዕዮች ማለት ነው። ሐሰን ብን ዓሊ ግልጽ ነው አይደል? ወመን ጥልቀት የተፈታች በዕደ ድኹል ከግንኙነት በኋላ የተፈታች ሴት ፈላሃል መህሩ መህር አልቃት ፈላሃል መህሩ መህር አልቃት ሙሉ በሙሉ መህሯን ትወስዳለች። መህር ቢሰየም ባይሰየምም አዎ ቢጠራም ባይጠራም ቢነገርም ባይነገርም አቡ መህሩ አልተነገረም፣ ግንኙነት አደረጉ፣ ፈታሁሽ ቢላት ምን ያክል ወጅብ ምህሩ መህሩ ካልተነገረ መህረል ሚስል የእሷ አምሳያ ልጆች የሚያገቡትን አይነት በምን ያክል እንደሚያገቡ አካባቢ ላይ ይገመትና ይሰጣታል። አልገባችሁም? አልገባላችሁ? አልገባም? ለው ጥልቀት المرأة قبل أن يدخل بها ምን ጥያቄ ይጠይቃል? አንድ ሴት ተጥቷል። ጥያቄ ላስተካክል ምን እንደምትጠይቃት ሳውዲ ላይ ሆኖ ኢትዮጵያ ገባ። እዛው እያለ ፈታል። ምን ከኔ ምን ይጠበቃል ብትሉ ምንድን ነው የምትለው? እሺ ስለ መህሩም ስለ ዒዳም ሁለቱንም ይገባል። መህር ተነግሯት ከሆነ ዒዳ መጀመር ያለባት የለባትም? እዛ ሆኖ ስለ ግንኙነት ካላደረጉ ዒዳ የለባትም። እሺ ስለ መህሯ ጉዳይ ምን ትላለህ? ዒዳው መጠኑ ተነግሮሻል አልተነገርኩም? ተነግሮኛል ካለች ግማሽ አልተነገረኝም ካለች ሙትዓት ታስለዋለች። ከግንኙነት በኋላ ግፋት አምረላ ነጀላ ከግንኙነት በኋላ ይፈታት ሚስት ነው እ እዳ ተፈጥራለች እ መህር ይፋ መህር መህር ሙሉውን ወይስ ግማሽ ሙሉውን ይሰጣል መህሩ ቢሰየምም ባይሰየም ነው ከተሰየመ ቢሰየምም መጠኑ ቢነገርም ባይነገርም ከግንኙነት በኋላ ከተሰጣች አንድ ሴት ምን አላት መህር አላት ይነገርን መጠኑ የተነገረው አለ። ካልተነገረ ደግሞ የአካባቢ እሷ መሰል ሴቶች የሚያገቡትን መህር ተጠይቆ ይሰጣታል። እንደ አካባቢ ሁኔታ ማለት ነው። ወመን ጡሊቀት የተፈታች በዕደ ዱኹሊ ከግንኙነት በኋላ የተፈታች ፈላል መህሩ መህር ይወጅብላታል። መህሩ መጠኑ ቢነገርም ባይነገርም አልገባችሁ መሰለኝ እ ምን ምን መህሩ አዎ ቃለ ተዓላ መረጃ ይህ ነው። አላህ እንዲህ ይላል፣ ላ ጁናሃ አለይኩም በእናንተ ላይ የለባችሁም ወንጀል እንጠለቅቱም ኒሳአ ሴቶችን ከፈታችሁ ሚስቶቻችሁን ማለም ተነሱሁነ ግንኙነት ሳታደርጓቸው ከፈታችኋቸው አው ተፍሪዱ ለሁነ ወይ መጠን ሳትወስኑላቸው ፈሪባ መወሰንን ሳትወስኑላቸው አው ተፍሪዱ ለሁነ አው ተቅዲሩ ለሁነ መጠን ሳትነግሯቸው ፈሪባ መጠንን ሳትነግሯቸው ተፍሪዱ ለሁነ ፈሪባ መጠንን ሳትነግሯቸው ከፈታችኋቸው ወንጀል የለባቸው። መፍታት ይቻላል፣ ወንጀል የለም። እና ምን ይደረግ ወመቲዑሁነ የእንባ ማበሻ ስጧል። አለል ሙሲዕ በሀብታም ላይ ቀደሩ እንዴት ችሎታው፣ ወአለል ሙቅቲሪ በድሃም ደግሞ ቀደርሁ እንዴት ችሎታው። ሀብታምም እንዴት ችሎታው ሀብታም ብዙ ሺህ ሊሰጥ ይችላል። ድሃ ደግሞ መቶዎች አስራዎች፣ አምሳዎች ነው ሊሰጥ ላጁና አለይኩም በእናንተ ላይ ችግር የለም። እንጠለቅቱም ኒሳ ሴቶችን ከፈታችሁ ማለም ተመስሁን ምንድን ማለም ተመስሁን ግንኙነት ሳታደርጉ ማለት ነው። አው ተፍሪዱ ለሁነ ፈሪዳ አው ተፍሪዱ ለሁነ ፈሪዳ ወይ መጠንን ከመንገራችሁ በፊት ከፈታችኋቸው ወመሲዑሁን ምን ስጧቸው ትእዛዝ ነው ይሄ መሲዑሁን እንባ ማበሻ ስጧቸው አለነሞሲ ሀብታም ላይ ቀደሩ ነው የችሎታውን ያክል ወአለል ሙቅሲሪ ለጀሃም ደግሞ ቀደሩ የችለው የችሎታውን ያክል ቀደሩ በመጠኑ ማለት ነው። ሙቅሲር ማለት ምንድን ነው? ቢማዕነል ፈቂር ማለት ነው። ሙሲዕ ማለት ደግሞ ቢማዕነል ገኒይ ማለት ነው። ሙሲዕ ሙሲር ሙሲዕ ገኒይ ሙቅሲር ፈቂር ምስኪን ኢላ ቀውሊህ ተዓላ ሌላም የአላህ ቃል እንዲህ ወኢን ጠለቅቱሙሁነ ከፈታችኋቸው ሚን ቀብሊ አን ግንኙነት ከማድረግ በፊት ከፈታችኋቸው እና ወቀድ ፈረድቱም ለሁነ ፈሪዳ መጠኑን ደግሞ ከነገራችኋቸው ከሚስቱ ማፈረድቱም የነገራችኋቸው መጠን ግማሽ ይወስዳሉ። እላይ ምን ነበር ያሉት? ከግንኙነት በፊት ፈቷቸው መጠኑን ደግሞ አልተነገረም። ስለዚህ ምን ማድረግ አለባቸው? ሙታዓ ነው ያለው ማለት ነው። ሙታዓ ነው የሚሰጣቸው አልገባችሁ? ላጁና አለይኩም በእናንተ ላይ ችግር የለም። አዩሃል ሙእሚኑን አዩሃል ሸባብ እንጠለቅቱም ኒሳ ሴቶችን ከፈታችሁ አትፍቱ ማለት ማለም ተመስሁነ ግንኙነት ሳታድርጎ ከፈታችሁ አውታፍሪ ተፍሪዱ ለሁነ ግንኙነት አላደረጉም አንድ አው ተፍሪዱ ለሁነ ፈሪዳ ወይ መጠኑን ሳትነግሯቸው መጠኑንም ሳትነግሯቸው ከግንኙነት በፊት እሱም ደግሞ የመህሩ መጠን ሳይነገራቸው ከፈታችኋቸው ምን መደረግ አለበት? ወመትዕሁነ ምን አድርጉላቸው? ሙታዓ ስጧቸው። ይህን ትይዛላችሁ። ሌላ ቀውሊ ተዓላ ሌላ አላህ ቃል ደግሞ ምን ይላል? ወይን ጠለቅቱሙሁነ ብትፈቷቸው ሚን ቀብለ አን ተመስሁነ ግንኙነት ከማድረጋችሁ በፊት ከፈታችኋቸው ለየት ይላል። ይሄኛው በምን ይለያል? ወቀድ ፈረድቱም ለሁነ ፈሪዳ መህሩን ግን መጠኑን ነግራችኋቸው ከሆነ ፈኒሱ ማ ፈረድቱም የነገራችኋቸው ግማሽን ይወስዳሉ። አንድ ሺህ ተብለው ከሆነ አምስት መቶ ይወስዳሉ ማለት ነው። ከግንኙነት በፊት ተፈጠረ ፍጹም አይለይሰ አለይኩም በእናንተ ላይ የለባችሁም ያ ማዕሸረል አዝዋጅ ባሎች ሆይ ያ ማዕሸረል አዝዋጅ ባሎች ሆይ የለባችሁም ጁናሁን ወንጀል የለባችሁም። ጁናህ ማለት አይ ኢስም ማለት ወንጀል ማዕሲያ ዘም ወንጀል የለባችሁም ቢተጥቢቂ ቢተጥሊቅ ኒፋቅ ሴቶችን በመፍታት እንጂ የለባቸው ቀብለ ልመሲሲ አይ ቀብለ ልጅማዕ ማለት ነው። መሲ መንካት ከግንኙነት በፊት መመፍታታችሁ ችግር የለም እንጂ የለባቸው ወፈርድ ልመህር መህሩንም መጠኑን ከነገራችሁ በኋላ ቀብለን መሲስ ከፈታችሁ ወኢን ካነ ፊ ዛሊከ ከስሩላሃ ምንም እንኳ ልቧን መስበር ቢኖርም ችግር የለም መፍታት ይቻላል። ልብ መስበር ሊፈጠር ይችላል፣ አደጋ ነው። ተጋብተው ምንም ግንኙነት ሳያደርጉ መፋታት ማለት ምን ያክል የሆነ ሰላ አለ ማለት ነው። መካከል እየተፈጠረ ችግር አለ። አይለይሰ አለይኩም በእናንተ ላይ የለባችሁ ለማዕሸረል አዝዋጅ ባሎች ሆይ ማለት ነው። ማዕሸረል አዝዋጅ ጁናሁን ወንጀል የለባችሁ ሊፈጽመት ይነሳ ሴቶችን በመፍታት ወንጀል የለም። ቀብለል መሲቲ ከግንኙነት በፊት ይቻላል መፍታት ከግንኙነት በፊት ወፈርድል መህር ወፈርድል መህር ማለት ነው። መህሩንም መጠኑን ከመናገር በፊት ወፈርድ ልመህሪ ማለት ወቀብለ ፈርድ ልመህሪ እንደማለት ነው። ቀብለ ያለት ተከተላል። ቀብለ ልመሲት ከግንኙነት በፊት መፍታት ይቻላል። ግንኙነት ሳያደርጉ መፍታት ይቻላል። ወፈርድ ልመህሪ መህርንም መጠኑን ከመንገድ በፊት መፍታት ይቻላል። ወኢን ካነ ፊ ዛሊክ ቢሆንም እንኳ ወኢን ካነ ፊ ዛሊክ በዚህ ፍች ላይ ቢከሰትም እንኳ ከፍሩላሃ የእሷን ልብ መስበር ቢኖርበትም እንኳ ሸሪአው ይቻላል፣ መፍታቱ ይቻላል። ግን ለምን አደረግክ ሌላ ጥያቄ ይነሳበታል። የእሷን ልብ በመስበሩ ጥያቄ ሊኖርበት ይችላል። ኒካው ግን ይፈታል፣ ፈታው ግን ይችላል። ፈኢነሁ የንጀቢሩ ይጠገናል። ቢልሙተዓቲ ሙተዓ በመስጠት ይጠገናል። ሙተዓ በመስጠት ይጠገናል። ወይሄ ሙተዓ ማለት ሚን ኩል ዘውጅን ከእያንዳንዱ ባል ቢሐሰቢ ሐሊፍ እንደ ሁኔታው ይሰጣል። እንደ ሁኔታው ዑስረን እንደ ድህነቱ ወዩስረን እንደ ሀብቱ ቢማ ጀራ እንደ ተለምዶ ማለት ነው። እንደ ተለምዶ እንደ አካባቢ ተለምዶ ይሰጣል። አልገባችሁም? መህር ከጋብቻ በፊት ይወሰናል ነው። እንደዛ ነው። ጥሩ ግን ቀብለ ተስሚየቱል መህር ማጋባት ይቻላል ይቻላል። ሰው ይሄዳል እንደ መህሩ ይነገራል። በዚህ ያህል መህር ተብሎ መህሩ ባይነገርም ችግር የለም። በግንኙነት የሚጸድቃል። ግንኙነት ሲጀምሩ የእሷ አምሳያዎች ያገቡትን እና ያላቸውን መህር አይነት ይወስድላታል። መህሩ ሳይነገራት ከሆነ መህሩ ተነግሯት ከሆነ ደግሞ ራሱን ታገኛለች። ግልጽ ነው። አልገባችሁም? አሁን የቀራ ነው ከግንኙነት በፊት ተፈታች። የመህሩን መጠን አልተነገራት፣ ሁለቱም የተገኘበት ነው። አሁን የቀራ ነው ከግንኙነት በፊት ተፈታለች፣ ግን መህሩ መጠኑ ተነግሯታል። ይሄ ከሆነ ምን ያክል ሰዎች ጋር ልትናል የተፈታችሁ ከግንኙነት በፊት ግንኙነት አላደረገች ግን መህሩ መጠኑ ተነግሯታል። ስትፈታ ምን ያክል ሰዎች ጋር ልትናል ግማሽ መህሩ መጠኑም አልተነገራትም። የተፈታችን ደግሞ ከግንኙነት በፊት ተጋቡ። መጠኑ አልተነገራትም። መህሩ ፈታት። መጠኑም ሳይነገራት ፈታት። ግንኙነት ሳያደርጉ ፈታት። ምን ያክል ነው መህር የምትወስደው? ግማሽ ሙታ አለም ይሰጣል። ለምን ምህሩ መጠኗ ተነገራ ፈለጋ አልገባችም መሰለኝ። አይ ለይሰ አለይኩም በእናንተ ላይ የለም የማዕሸረ አልአስዋጅ ባሉት ግን አሁን ችግር የለም የተጥልቅ ንሳ ሴትን በመርዳት ቀብለ ልመሲሲ ከመንካት በፊት ወፈርድ መህር መህር መጠኑንም ከመንገር በፊት ወይም ካነ ቢሆንም እንኳ ቢዛሊክ በዚህ ፍች ላይ ከፍሩን መስበር ለሃ የሷን ልብ መስበር ቢፈጠርበትም እንኳ ችግር የለም فإنه ይህ እሷ የተከበረ ልቧ ወንጀብሩ ይጠገናል ብልሙታአ በእንባ ማበሻ በመስጠት ወሄ ሙታአ ማለት እንባ ማበሻ የሚሉት ወይንም የሳይኮ መጠገኛ የሚሉት من كل زوج ከየባል بحسب حاله እንደ ሁኔታው ነው የሚሰጠው እንደ ባህሪ عسرا እንደ ድህነቱ ወይስረን እንደ ሀብቱ ይማጀራ ቢል ዑርፍ እንደ ተለምዶ እንደ አካባቢው culture ነው ደግሞ አካባቢ ላይ ከግንኙነት በፊት ከተፈታች ወይንም አንድ ስትፈታ የሚሰጣትን መጠን አይቶ ይሰጣል ማለት እንደ አካባቢ ሁኔታ እንደ ሀብቱ እንደ ድህነቱ ثم ذكر سبحانه ከዛ ጌታችን ተናገረ አለቲ ሱሚ ለሃ መህረ መህር የተነገረላት ከሆነች ደግሞ ወአመረ ቢኢዕጣኢሃ እንዲሰጣት አዟል አላህ ይህ ሰው ግማሹን ስጧት ከላይ ሁለቱም ያልተገኘበት ነው ብያለሁ። ምንና አሁን የቀራ ነው የመጀመሪያው አያ ነው አሁን ያብራራ ነው። አሁን የቀራ ነው የመጀመሪያውን አያ ነው። ምን ምን ከመከሰቱ በፊት ከተፈታች ከግንኙነት ሳያደርግ ሌላ መህሩ ሳይነግራት ሳይነገራት ከተፈታች ምን አላት ማለት ነው? ሙታ አላት። አሁንም ያዝ እሺ ከግንኙነት በፊት ተፈታች፣ መህር መጠኑ ተነግሯታል። ምን አላት? ግማሽ አላት። ثم ذكر سبحانه ጥራት የተገባው ጌታችን ተናገረ። በሁለተኛው ወይም ጠለቅቱም ወይም ጠለቅቱምሁነ ሚን ቀብሊ አን ተመሱሁነ ወቀድ ፈረድቱም ለሁነ ፈሪዳ ያለው ማለት ነው። التي سمي لها المهر مهر የተነገራት ከሆነች وأمر بإعطائها አላህ አዟል نصفه ግማሹን እንድትሰጥ قال ابن الحافظ እብኑ ከሲር حافظ እብኑ ከሲር في تفسير ተፍሲራችን ውስጥ አንደኛው volume 512 ገጽ ላይ ወተሽዒሩ ሶዳቂ ሶዳቅን መሰንጠቅ መትከል ወልሐለቱ ሀዲህ ሁኔታው እንደዚህ ሲሆን አምሩን ሙጅመዕን አለይህ ስምምነት ያለበት ሀሳብ ነው። ይህንን ዑለማ በዑለማዎች መካከል ተሽዒር ማለት መክፈል ማለት ነው። ሁለት መሰንጠቅ ሚስቱ ማለት ነው። ግማሽ ማለት አነባታ ሸጥሮል ኢማን ሸጥሮ ሸጥሮ ተፍሲር ማለት በሁለት ተከፈለ መስል ማለት ወተስሩ ወተፍሲሩ ሰዳቂ ሰዳቅን መክፈል ሰዳቅ ማለት ምን ማለት ነው? መህር ማለት ነው። ሰዳቅ ሰዳቅ ይስላ ማህር ለአስራ ምናምን ስሞች አሉ መህር ብቻ ወተስሩ ሰዳቅ ሰዳቅ መህር ማለት ነው። መህርን መክፈል መህርን መህሩን ሁለት መክፈል ግማሹን ለሷ ግማሹን ለባለቤቱ ተመላሽ ማድረግ ወልሐለቱ ሀዚህ ሁኔታው እንደዚህ እኮ ነው። ወልሐለቱ ሀዚህ ሁኔታው እንደዚህ እኮ ነው። ሁኔታው እንደዚህ እኮ ነው ማለት ምን ማለት ነው? ከግንኙነት በፊት ፈቷት ማለት ከግንኙነት በፊት ፈቷት መህሩን መጠኑን ነግሯ ከሆነ ወተሽሩ ሰዳቅ ሰዳቅን መክፈል ወልሐለቱ ሀዚህ ሁኔታው በዚህ ሁኔታ ላይ ያለ አምሩን ጉዳይ ነው ሙጅመዕን አለይህ የተስማሙበት ነው። በይነ ዑለማ በዑለማዎች መካከል ተስማምተውበታል። ይሄ ላ ኺላፈ ምንም ኺላፍ የለም። በይነሁም በመካከላቸው ፊዛሊክ በዚህ ጉዳይ ላይ ምንም ኺላፍ የለም። እነ የነሱ ኺላፍ ምን ይጠበቃል? ማን ተናግሯል? ማን ተናግሯል? አላህ ተናግሯል። ስለዚህ የነሱ ኺላፍ አለበት የለበትም? ምንም ውዝግብ ውስጥ አያስገባም። እንደፈለጉ ቢጨቃጨቁ መቀበል ለምን لأن الله تكلم به الله من ብሏል ወይም ጠለቅቱሙሁነ ሚን ቀብል አን ተመስሁነ ወቀድ ፈረድቱም ለሁነ ፈሪዳ ፈኒሱ ማ ፈረድቱም فرض ያደረጋችሁት የነገራችኋቸው የመጠኑን ግማሽ ይወስዳሉ። ከግንኙነት በፊት ከፈታችኋቸው የ مهر ኡን መጠን ከነገራቸው ይላል። ይህ የሚተነገር እሳቸውም እብኑ ከሲር የሚያሉት ወተሽሩ ሶዳቅ ሶዳቅን ሶዳቅን ሁለት መክፈል والحالة هذه ሁኔታው እንደዚህ ሲሆን أمر ጉዳይ ነው ሙጅማዕን አለ የተስማሙበት ነው بين العلماء ዑለማዎች ላከላፈ ምንም ግጭት የለም በይነም በመካከላቸው ሲዛሉ በዚህ حكم ላይ ምንም ሰላት የለም ኢንታሃ እዚህ ይጠናቀቃል የእብኑ ከሲር ዘገባ ሶስተኛ ይህ ግልጽ ነው መሰለኝ ቀላል ሶስተኛ የሕሩሙ ሐራም ነው። አለል ሙዕተዳ ዕዳ የምትቆጥር ሴት ላይ ሐራም ይሆንበታል። ንወፋቲ ባሏ ሞቶባት ዕዳ የምትቆጥር ከሆነ ሐራም ይሆንባታል። አምሰቱ አሻ አምስት ነገር ክልክል ይሆንባታል። ዕዳ ቆጣሪ ረጅዕያ ከሆነች ምን ማድረግ አለባት? ረጅዕያ ከሆነች መዋል አለባት አይደል? ረጅዕያ ማለት ምንድን ነው? ረሳችሁ? ረጅዕያ ምንድን ነው? በስንት የተፈታሽ غير الرجعية ማን ረጅዕያ ልብስ ስለባብስ ዕዳ እየቆጠረ ብታጌጥ ብትለባብስ ምን ችግር አለ? ችግር የለውም። እንደው እንደው ጥሩ አይደለም። እንደውም እያልኩ ጥሩ አይደለም። የሕርሙ ሐራም ነው። አለል ሙዕተደቲ ዕዳ የምትቆጥር በምን አይነት መልክ ተፈታ? አአ ሊወፋቲን ባሏ ሞቶባት ዕዳ የምትቆጥር ሴት ላይ ሐራም ይሆንባታል። ሊወፋትን ስል ገይረል ወፋት ከሆነ ግን ዕዳ ቆጣሪ ረጅዕያ ከሆነች በተለይ በጣም መለባበስ አለባት። አምስት ነገር ሐራም ይሆንባታል። ዕዳ የምትቆጥር ሚወፋትን ባሏ ሞቶባት አምስት ነገር ቱሰማ ቱሰማ ይቺ ምን በመባል ትታወቃለች? አምስት ነገር ሐራም ሆኖባት አራት ወር ካስቀመጠ ቆየቷ ቢል ኢሕዳድ ሐዘን ወይንም ደግሞ ራስን መጣጣል ይባላል። ማነጣጣት ራስን ማነጣጣት ማለት ራስን መጣል ማለት ነው። እህዳድ ማለት የሀዘን ማለት ሀዘን እንደ ሀዘን እንደ ኢህዳድ ኢህዳድ ማለት ምንድን ነው? ሀዘን ወይም ደግሞ ራስን ማነጣጣት ራስን ማነጣጣት ማለት ምንድን ነው? ጣል ጣል ማድረግ አለመዋብ ማለት አለመጠባባት ማለት አሃዱሃ አንደኛው ሐራም የሆነባት ነገር ምንድነው? አምስት ነገር ሐራም ይሆንባታል ብለው አምስት ነገር ሐራም ይሆንባታል። ቱሰማ ምን ተብላ ትሰየማለች? እቺ إحداد إحداد ይባላል። إحداد ማለት ምንድነው? ሐዘን ጊዜ ራስን አለማዋቅ አለማስዋቅ። አንደኛ حرام የሆነባት ነገር الطيب ሽቱ بجميع أنواعه በአይነቱ حرام ይሆንባታል። بجميع أنواعه ዱቄትም ይሁን የሚረጭም ይሁን የሚጨስም ይሁን የፈረንሳይም ይሁን የዱባይ ክልክል ይሆንበታል። አጥይሉ ሽቱ ክልክል ነው። አንዋዕ በአይነቱ በሁሉም አይነቱ ሐራም ፈላ ተተጠየቡ ማሽተት አትችልም። ሰውነቷን ሲበደንሃ ሰውነቷን ማሽተትና መቀባት አትችልም። ፈላ ተተጠየቡ ማሽተት አትችልም። ሲበደንሃ ሰውነቷን ወላ ሰው ሰውባህ ልብሷን ወላ ተስተዕሚሉ አሽያአን አልሙቀየባ ጥሩ የሆኑ ነገሮችን መጠቀም አይበቃላት ፈላ ተተጠየቡ ፊ ሰውነቷ ወላ ሰውባሃ ልብሷን ማሽተን አይበቃላትም። ወላ ተስተዕሚል መጠቀምም አትችልም። አላ ነገራቶችን አልሙጠየባ ጥሩ የሆኑ ነገሮችን ማስጠቀም ጣም የሸፈቱ ነገሮችንም ይዛም መሄድ መጠቀም አትችልም። ልብሷንም ማሽተት አትችልም። ሰውነቷንም ማሽተት አትችልም። ሽቱ መንካት አትችልም። የሚሸት ነገር ይዛ መሄድ አትችልም። ማንጠፍም አትችልም። ራደል በሷ ማለት ነው። لقوله صلى الله عليه وسلم نبي እንዲህ ብለዋልና في الحديث الصحيح ትክክለኛ በሆነ ሐዲስ ውስጥ ነብዩ እንዲህ ብለዋል ولا تمسوا طيبا ሽቱ ነገር እንዳትነካሽ ብለዋል ማን ማን ሽቱ ነገር የሚሸት ነገር እንዳትነካ ተብሏል ማንኛውም ሴት ትነካለች እምን በቦታዋ ዶርማ ምን አሁን ስትወጣ ግን ተጣጥላ ትወጣለች እንዳይሸት ይሄ المعدة المعتدة التي تعتد اه من طلاق اه من وفاة زوجها قال مصدق عدة مستقبل فلا تتطيبوا في بدنها ولا تضع ولا تستعمل الاشياء المطيبه لقوله صلى الله عليه وسلم في الحديث الصحيح ولا تمس طيبا الثاني ሁለተኛ ክልክል የሚሆንባት ነገር የሽቱ ጨረር ሽቱ ምንም ነገር ይሁን በምንም አይነት ቢጀሚዕ አንዋዕ ያለ እንትን ቢሆን እንትን ቢሆን እንትን ቢሆን አሰበም የአጋጣሚ ግን እንትን ሰላቸውን መታጠብ ይችላሉ አይደል እሱን ይችላሉ ሳሙናውንም መጠቀም ይችላሉ ሽታው ግን አብሮ የሚሄድ ከሆነ አይቻልም ያጠልቃል አሳኒ ሁለተኛ አዲና ጌጥ ክልክል ነው ሲበደኒሃ አካላቷ ላይ ጌጥ ሰውነቷ ላይ ጌጥ መጠቀም ክልክል ነው ጌጥ መጠቀም فيحرم عليها الخضاب ፊና መጠቀምም ክልክል ነው ባለ ሙቀዳስ فيحرم عليها حرام ይሆንባታል الخضاب ፊና መጠቀም ወኩሉ አንዋዕ ተዘዩ ማንኛውም መዋዳ ሁሉ ሐራም ነው ወኩሉ ማንኛውም አንዋዕ ተዘይን ማንኛውም መዋዳ ሁሉ ክልክል ከልእትሃር ኩል መኳለን ይመስል ክልክል ወአንዋዕ አልአስፋር የቀለም አይነቶችን መጠቀም አልጅንዝያ የቆዳ ቀለም ምን አለ አስባገል ጅልድያ ማለት የቆዳ ቀለም ማለት ነው። የቆዳ ቀለም ምንን ይመስል ነው? ጥፍር ቀለም ቆዳ ነው እንዴ? ጥፍር ቀለም ያው እ እንሶስላ ቀራ ነው እኮ ፈየሕሩሙ ዐለይሃ አልኺዳብ ብሎ ጽፎታል። እንሶስላ መጠቀም ክልክል ወኩሉ አንዋዕ ተበዩን ማንኛውም መዋቢያ ክልክል ነው። ከልክቲሃል መኳለን ይመስል ወአንዋዕ አልአስባቅል ጅልድያ የቆዳ ቀለሞችን ይመስል የቆዳ ቀለም ማለት ምንድን ነው? ክላሱ ሌላ ምን ኮስሞቲክስ ቅስ ነው። እሺ وأنواع الأصباغ الجلدية የቆዳ ቀለሞች ሁሉ ክልክል ናቸው። ብቻ إلا إذا اضطرت የግድ ካስገደዳት እንጂ ለንጹሃን መኳል ካለባት ሲቀር እንጂ تداويا ለህክምና ማዝነተን ለኪታይ ኩል መድኃኒት ነው መኳል አለብኝ ካለች አፈሩ እንዳይኖር ጧት ታጥበቱ ማታ ተኳይ ብለዋል ነብዩ عليه الصلاة والسلام ኡሙ ሰለማ የነብዩ ሚስት መጣችና يا رسول الله مات زوج بنتي የልጄ ባል እኮ ሞተ እና ልጄ ደግሞ አይኗን ያማታል። አይ ማታ ማታ ትኳል። እንደውም ከኩፍር ይልቅ ሌላ ስብር ስትጠቀም አሉ። ስብር ማለት የእሬት እንትን ይልቃል የሱን አመድ ስትጠቀም መድኃኒት ስትጠቀም አለ ነብዩ عليه الصلاة والسلام። ስለዚህ وأنواع الأصباغ الجلدية ማንኛውም የቆዳ ቀለም ክልክል ነው ብትባል إلا إذا اضطرت ነው እንጂ إلى الاكتحال የግድ መኳል ያለባት እንደሆነ ሲቀር ነው። ተዳዊን ለህክምና ላዚነተን ለጌጥ ሲቀር ለጌጥማ አይፈቀድላትም። ፈላሃ ለሴት ይበቃላታል ባሏ ለሞተባት አንተ ተህለ ልትኳል ትችላለች። ለይለን ለሊት ትኳልና ወተምሰዑሁ ታጥሰው ነሃረን በቀን ታጥሰው ወላ በእሰ ችግር የለም አንቱ ዳዌ መድኃኒት ብታስደርግ ችግር የለም አይነሃ አይኗ ላይ መድኃኒት ብትጠቀም ትችላለች። ቢገይሪ ኩሕሊ ቢገይሪ ኩሕሊ ከኩል ባለ ነገር ትችላለች። ይማላዝ ብሎ ዚነከፊ ጌጥ በሌለው ነገር ትችላለች። ከዚህ ግን عجيب عجيب ابي توقعت انا هذه هي المراه موهية ولكن تقتحمه المرأة التي تتحرك بين الرجال الأجانب هم بيت مكاسل متنقطعت كولات مصمرة تواصلات برجال كانت تقطع هي مسلمة محجبة التي تعنتنا بها مكان أنت أنت ግን ሸሪዓው ምን ያክል ጠንካራ እንደሆነ አስቡ። እስከምን ድረስ የሚሄደው ሸሪዓውን አስቡ። ወላሂ እንደው ሊመን ያዕተድር አው ሐልቀት ሰማዓ ወሆ ሸሂድ ፈላሃ ይበቃላታል። አንተ ተሄለ ከሆነ ልትቋል ለይለን ለሊት ትቋልማ ወተምሰሑ ታጥፋው ነሃረን ቀን ታጥፋው አስወግደው ወላ በእሰ ችግር የለም አንቱ ዳዊ አይነሃ ለአይኗ መድኃኒት ብትጠቀም ቢገይር ልኳ ከሰው አለን ነገር ሚማላ ዚነተፊ ጌጥ ያልሆነ ነገር ብትጠቀም ትችላል። አነው እሳሪ ሶስተኛ ሐራም የሚሆንባት ነገር ባሏ ሞተባት። ሁለት ነገር ቀራ። ምንና ነው? አንደኛ አምረላ አንደኛ ሁለተኛ ምንድን ነው? ሙከራ ሁለተኛ ሁለተኛ ምንድን ነው? ስጋ ምን ስጋ እና አንዋዕ አስባቀም ዝልያ ምንድን አናዑ ሳሊስ ሶስተኛ ሶስተኛ ሐራም የሆነባት ነገር አተዘይኑ መዋብ ቢትያቢል ሙአዳ በተዘጋጀ ለዚና ለጌጥ ተብሎ የተዘጋጀ ልብስ የለባትም ሊማሱኒ አለ ዚነት ለጌጥ የተዘጋጀ ለሰርግ ለተለያየ ለመዋቢያ ምን ይተገዳል? በቃ ውበት ሰዎችን ይስባል የተባለ መልበስ የለባትም። ቤቷ ውስጥ እኮ ቤቷ ውስጥ ተቀመጥ ቤቷ ውስጥ አተዘይኑ መዋብ ይፍያት በልብስ መዋባት ይችላል። አልሙዓዳ የተዘጋጀ ለዚና ለጌጥ የተዘጋጀ ሚማ ሱኒዓ የተሰራ ለዚና ሱኒዓ ማለት ከፋብሪካው ተመርቶ የወጣ ማለት ነው። ለዚነት ለጌጥ ተብሎ ተዘጋጃል። የቤት አለ፣ የሌሊት ልብስ አለ፣ ሰዎች ሲቀላቀሉ የሚለብሱት አለ። የተለያየ ልብስ አለ። የራሱ ስታንዳርዱን የጠበቀ ማለት ነው። እሱም መልበስ የለባትም። አልተዘይነ የቤት ልብስ አልተዘይነ ልብስያት በልብስ መዋባት ትችል አልሙዓዳ የተዘጋጀ ለዚና ለጌት ተብሎ የተዘጋጀ ሚማ ሱኒዓ ሲሰራ የተሰራ ከፋብሪካ ለዚና ለጌት ተብሎ ወተልበሱ ትልበስ ሚነስያት ከልብስ ትልበስ ማላዚነተ ፊ ጌጥ የሌለበትን ልብስ ትልበስ ማነት ምን ማለት ነፈስ ወላ የተአየኑ አይወጅብባትም ለውኑን ወላ የተአየኑ ለውኑን አንድ ሆነ መልክ አይጠቀስም አይወሰንም ማለት ነው። ወላ የተአየን አይወሰንም ለውኑን መልክ ባሌ ሞተባት ሴት ጥቁር ሰንበት አይባልም። እስላም ውስጥ እንደዚህ አይደለም። አባቷም ይሙት አያቷም ይሙት ልጇም ይሙት ወንድሟም ይሙት ጥቁር መልክ የሚባል ነገር በእስላም ውስጥ የለም። ይሄ ነው ታሪኩ ሁሉ ዝናሽን ያውቃል። ባለ መከባት ሴት ሀዘንተኛ ናት። አዎ አራት ወር ከአስር ቀን ክልክል የሚሆንባት ሽቷ አትጠቀምም፣ ሰውነቷን አታጋግጥም ተብሏል። ጥቁር ልብስ ትልበስ አይባልም። ምን ልብስ ትልበስ? ማንኛው ልብስ መልበስ ትችላለች። ብቻ ምን መልበስ የለባትም እርጉዝ ከሆነች ቀረናሁ ትናንትና ነው ትክክል ነው። ምን ያክል ትቆያለች? ኢዛ ካነት ሐሚለን ሐታ ሰብዓ ሐምለሃ እርጉዝ ከሆነች እርጉዝናን እስከምትወልድ ድረስ ክልክል ይሆንባታል። ሀያ አምስት ነገር አሁን የሚቀረው እርጉዝ ከሆነ እርጉዝ ካልሆነች ደግሞ አራት ወር ከአስር ቀን ሀይድ ብታይም ባታይ ሀይድ ብታይም አራት ወር ከአስር ቀን ሀይድ ባታይም አራት ወር ከአስር ቀን ተጓባናል። ሁለት ብቻ ነው የምከፍለው ጸጉር መላጨት ታዲያ ሐራሙን ቀረናሁ ፊ ተንቢህ ሳቢቀን ቀድመን ቀርተነዋል። ና ሀዛ ሐራም ክልክል ነው። ባሎቻቸው ሲሞቱ እኔ አለም በቃኝ ብለው ይላቸዋሉ። አባቶቻቸው ሲሞቱ ይላቸዋሉ። ሀዛ ሐራም ሐራም መንሂ التزين بالثياب المعدة للزنا مما صنع للزنا وتلبس من الثياب كلبس تتقم ما لا زينة في جيت للبس اللبس تلبس ولا يتعين አይወሰንባትም ለውኑን የሆነ ከለር ካፍን ለየት ያለ ከለር አይወሰንባትም ይማጀረት አደቱ ያው ተለምዶ እንዳለ የልበሱት ሌሎች ሰዎች እንደሚለብሱት ማለት ነው። ምን ይለብሳሉ? ሌሎች ጥቁር ልብስ ይለብሳሉ አይደል? ሻሹ ጥቁር፣ ቲሸርቱ ጥቁር፣ ሱሪው ጥቁር፣ ጫማ እንደዛ ነው የሚለብሱት። የሀዘን ምልክት ማለት ነው። እነ ዑራቢ አራተኛው አይነት ሐራም የሆንባት ነገር ለይሰል ሑልይ ጌጥ አይፈቀድላትም። ቢጀሚዕ አንዋዒ በአይነቱ ጌጥ አይፈቀድላትም። ሐተል ኻተም ቀለበትን ተጠቀም አይፈቀድላት አዘኑ ማለት ነው። አራት ወር ከአስር ቀን ፈቀደት ሐቢባሃ አታለች አይደለም እንካነ ትሕቡ ሐቢባን አታለች እንካነ ላ ትሕቡ ያው ሸሪዓ ብሏል። እና ኡራቢ ልብሱል ሁልይ ጌጥን መልበስ ልብስ መልበስ አልሁልይ ጌጥ ጀሚዕ አንዋዕ በአይነቱ ጀሚዕ ሁሉም አንዋዕ በአይነቱ አይፈቀድም። ሀተል ኻተም ቀለበት እንኳን አምስተኛ አንደው ኻሚስ አምስተኛ አልመቢቱ ፊ ገይሪ መንዚልሃ አልመቢት ማደር ፊ ገይሪ መንዚልሃ ከቤቷ ውጭ ማደር አይፈቀድላት። አለዚ ቱውፊየ ዘውጁሃ ባሏ ከሞተባት ቦታ ከሞተበት ቦታ ሄዳ ሌላ ቦታ ማደር አይፈቀድም። ከቤተሰቧም ጋር አይ ወይሄ እሷ እዛው እያለች የሞተበት ቦታ ነው። እጇን ጨርሳ የምትሄደው የግድ አደጋ የሚፈጠር ከሆነ ሰሐቢይቷ ጠይቃለች። ሙቷል ባሌ ግን አደጋ ነው ምናምን ነገር አለች። ተሰጥቷል እንደ ሁኔታው እንደ ችግሩ ነው የምትሰራው፣ እንደ ችግሩ ነው መውጣት አይፈቀድም። ከቤት አትወጣ። የት ነው እጇን የሚጨርሰው? ከባሏ ጋር ሆኖ ባሏ የሞተበት ቤት የተከራዩ ከሆነ ነው የጠየቀው። ምን የመጣው ነው ለኻሚሱ ነው ለኻሚስ አምስተኛው አልመዲቱ ማደር ሲገይሪ መንዚሊሃ ከቤቷ ውስጥ ማደር አይፈቀድላትም። አለዚ ላ ቦታ ሶፍት የዘውጁሃ ባሏ የሞተበት ቦታ ከሱ ቤት ውስጥ መውጣት አትችልም። ይሄ እሷ እያለችበት በነበሩ ጊዜ የሞተበት ቦታ እዛው ነው ዒዷን የምትቀበል። ወላ ተተሐወሉ መቀየር አትችልም። አንሁ ከዚህ ቤት መዛወር አትችልም። ተሐውል ማለት መዘዋወር ማለት ነው መቀየር ወላ ተተሐወሉ መቀየር አትችልም። ማለት ከዚህ ቦታ መንቀሳቀስ አትችልም። ኢላ ቢዑድሪ ሸርዕይን ሸርዓዊ ምክንያት ካላት ብር የለኝም፣ አካባቢው አስጊ ነው፣ አጅነቢይ ይበዛበታል፣ አደጋ ነገር ይፈጠርብኛል ካለች ትችላለች። ነብዩ አለይሂ ሰላቱ ወሰላም ሱረይዓ ለምትባለው ሰሐቢያ ሱረይዓ ባሌ ሞተ፣ ባሌ ባሮቹ አመፀውት እነሱን ፍለጋ እንደሄደ ድንገት ገደሉት መንገድ ላይ ባለ ምን ይሻለኛል ያ ረሱላህ እዛው ቦታ እዳ ቁጠር ያለው የለም ቦታ የለውም ቤት የለውም ባለ ያለ በቃ ኡሙ ሸሪክ ቤት ሂጂ አሏት። ኡሙ ቤት ሂጂ ካሏት በኋላ አአ ታይ ታይ ቀይር ኡሙ ቤት ደግሞ የኔ ሰሃቦች ወንዶች ስለሚበዙ እዛ ስለሚልከተከቱ አጅነብይ ጋር እክትላት ሊፈጠር ይችላል። እናን ጋር ሂጂ እብን ኡም መክቱም ቤት ሂጂ እናስተባል ያሏት ማለት ምን ከሆነ ኡዝረን ሸርዕይ ቃል ولا تتحول عن ከዛ ቤት መቀየር አትችልም إلا بعذر شرعي ሸርዓዊ ምክንያት ካላት እንጂ ولا تخرج መውጣት አትችልም ሊዕያደቲ መሪድን ዕያዳ ማየት ማለት ነው። ሊዕያደቲ መሪድን በሽተኛን ለማየት እንኳን መውጣት አትችልም። ወላ ሊዚያረቲ ሰዲቅን ጓደኞቿን ለመጎብኘትም አትወጣም። ዚያራ ለመጎብኘት ሰዲቅ ጓደኞቿን ለመዘየርም አትወጣም። አው ቀሪብን ቅርብ ዘመድ አባቷን ቢሞታል አደጋ ከማ የቁሉ ፉቃሃ ማለት ነው። ፉቃዎች እንደዛ ነው። አታ በጣም አደጋ ያደርጉታል። ግን ኢዛ ማታ አቡሃ ሶላቱ ምን ተከለከለ። ፉቃዎች እስከዚህ ድረስ ሂደዋል እያልኳችሁ ገብራችሁ ወዩባሁ ለሃ ይፈቀድላታል። አልኹሩጅ መውጣት ይፈቀድላታል። ሲና ቀን ብትወጣ ይፈቀድላታል። ባይሆን ለሐጀቲሃ አበሩርያ አንገብጋቢ ለሆነ ጉዳይ ለሐጀቲሃ ለጉዳዩ አበሩርያ አንገብጋቢ ለሆነ አስፈላጊ እቃ ለመግዛት መችል አው ሽንኩርት ምን እንደዛ ካለመምጣት ገበያ መውጣት ትችላለች። ገበያ ራሱ መዋል ትችላለች። ጃብር ብን አብድላህ ምን ይላል? አክስቴ ባሏ ሞተ በቤት ውስጥ ዕዳ እየቆጠረች እያለ ፈኸረጀት የውመ ምን አልአያም ኢላ ሐዲቀት ወደ አታክልቷ ወጣች ነፍሏ የተጅዝ እንትን ለመልቀም ማለት ነው። ሰውዬው ተቆጣ። ማዛ ተፈዓሊን ሁና አንቺ ሙዕተደት ምን ዕደት ልወፋት ባልሽ ሞቶብሽ ዕዳ እየቆጠረሽ ያለ ክልክል እኮ ነው ወባ ሲጮህባት ነብዩ ጋር መጣችና ጠየቀቻት። አይ ችግር የለም ስሪያ ለአለሁ ከተዘከሩ ምን መካከል ለምስኪኖች خير ልትይ ትችያለሽ፣ ልትሰጪ ትችያለሽ፣ خير ልትሰሪ ትችያለሽ። ችግር የለም ስሪያ። ስለዚህ ማዕሩፍ ልትሰራ ስለምትችል በሚቻለው በሸሪዓ በሚበቃው ይቻላል ማለት ነው። ስራ ወላኪን አትከለከልም ምን ገይሪ ሀዲህ አልአሻ አልኸምሳ ከአምስቱ ውጭ ያለን ነገር አትከለከልም ሚማ አባሐሁላህ አላህ ሐላል ያደረገላት ነገር ከአምስቱ ነገር ውጭ ያለን ነገር ሁሉ ትችላለች ትችላለች من هذه الأشياء الخمسة أو كقطر ما تكمل قالوا نجر هلو كلكم أيهون باتم مرة مما أباه الله الله حلال يدرك له قال إمام ابن القيم في የሚባለው ኪታባቸው ላይ እብኑል ቀይም እንዲህ ይላል እብኑል ቀይም ምን ይላሉ ሁደ የሚባለው ኪታባቸው ላይ ወላ ቱምነዑ አትከለከልም ሴት ልጅ ምን ተቅል ምን አባፊ ጥፍርሽን አትቁረጭ አትባል ሰውነቷን አታስካ አልተባለ አታጃጅጥ ነው የተባለ ቀለም እየተጠቀመች ሒና እየተቀባች ሰውነቷን ውበት አትስጠው አስባህል ጅልድያ የቆዳ ቀለሞችን እየተጠቀመች ውበት አትጨምር ለማለት እንጂ የነበረባትን መጥፎ ነገር አታስወግድ ማለት አይደለም። ፊል ግን አመቱን ሙሉ ተጠብቅ ነበር ምን ገይሪ አንተህሊቀ ጸጉሯን ሳታጥብ አጂብ ነው ወላሂ ሪዋየት ቡኻሪ አለ በጣም የሚገርም የሚገርም የሚገርም ስራ ነው የሰራው አመት ያክል አመቱ ሙሉ ዞራ ለብቻዋ ቤት ይሰጣታል ክላስ እዛ ቤት ነው የምትቀመጠው ጸጉሯንም አትስተካከልም አታጥበውም ሰውነቷንም አትታጠብም ሀይድ አመት ሙሉ እያየች ማለት አትታጠብም ሰውነቷ ምን ልሐጅ እንደውም ምን ይላሉ እንደማ ፈረጀ ምን ምን አይተው ተነገርታችሁ ሐዲስ የወጣችለት ተቅሊሙል አባትር እስርን መቁረጥ አትከለከልም። ወላቱም ነው አትከለከልም። ሚን ተቅሊሙል አባትር እስላም ምን ያክል ቦታ እንድትቀጣ ወላቱም ነው አትከለከልም። ሚን ተቅሊሙል አባትር እስዋን መቁረጥ አትከለከልም። ወነፍስል ኢብጥ ይህን የብብቷን ጸጉር መንጨትና ማስወገድን አትከለከልም። ትርፍ ነገሮችን ማስወገድ አለባት። ወነፍስል ወሐልቅ ሻዕሪ ጸጉርን ማስወገድም ትችላለች። መላጨት ነፍስ መንጨት ማለት ነው። አልኢብጥ ማለት ብብት ከሁለት እጅ ስር ያለ ጸጉር ወሐልቅ ሻዕሪ እግሩንም መላጨት ትችላለች። አልመንዱ የተፈቀደውን የተወደደውን ኢላ ሐልቂ ይላጨት ተባለው። ለምሳሌ የአነትን ጸጉር ይመስል የብልት ጸጉርን ይመስል ማስወገድ መላጨት። ወላ ሚን ልፍቲሳል ከመታጠብም አትከለከል። ቅስም እየፈጸምኩ አንተ ወላ ሚን ልፍቲሳል ከመታጠብም አትከለከል። በምን ቢሲድሪ ሲድር ማለት የገባ ቅጠል ማለት አታውቁትም ይህንን ባለፈውም ተነግሯል። ሲድር ማለት የጀባ ቅጠል ወይም ደግሞ ምን ነበር ያለ ቁርቁራ ቅጠል እንደዛ ብለው ነው ያቀርቡ። አታውቁትም? ገባ ቅጠል የሚባል አታውቁም? እሾህ ሙሰቢህ ያደርጉታል እንትኑ ለራሱ ፍሬ አታውቁትም? በቃ የምታውቁት ገብቷቸዋል። የማታውቁት ሰው ወላቱምሩ አትከለከልም ተቅል መራባት ጥፍሯን መቁረጥ አትከለከልም ወነትል እብ የብብት ጸጉር መንጨትን አትከለከል መሐልቅ ይሻል ጸጉሯ መላጨት አትከለከልም። አልመንዱ የተወደደው ሌላ ሐልቅ እንዲላጨት ተፈቀደ። ወላ ምን ለፍሳል ከመታጠብ አትከለከልም። ቢስትሪ በቁርቁራ ጥፈት ወምን ትሻጥሪ በስም ደግሞ ጸጉሯን ማጽዳትም ትችላለች። ጸጉሯን መታጠብ በፊት ሲድሪን የሚተካ ሁናለ ሳሙና አለ ችግር የለም። የማይሸት ሳሙና ዋና የተከለከለው ሰውነትን ማጽዳት ሳይሆን የተከለከለው የሚሸት ነገር አይሁን። ስለዚህ በሲድር ተፈቅዶላት ነበረ። አሁን ደግሞ ፊድሪን የሚከፋ አለ የማይሸት ነገር ማለት ነው። ወለንቲሻጥ እግሯን ማበጠርና ማጽዳትም ትችላለች። በምን በዛው በፊት እንደ እንዱ መሰለህ አይጠቀም በፊድር መጠቀም ትችላለች። ሰውነቷን መታጠብና ወለንቲሻጥ በሱም እግሯን ማጽዳት ትችላለች። እሱን የሚከፋ ነገር የማይሸትና ጠረኑ ሰውነቷ ላይ የማይቀር ነገር በአሁኑ ሰዓት መጠቀም ትችላለች። አዳብላችሁ ተቀጠሩ አለይኩም ወራህመቱላሂ ወበረካቱሁ።